أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله على آله وصحبه ومن والاه ከረሳው ተቋርጦ ነው እንግዲህ ከነዚህ አያዎች በኋላ ቁርአን ሲመጣ መመሪያው ሲመጣ ማስተባበላቸው ቀላል ነገር እንዳልሆነ እያስተባበሉት ያለው አካል ማን እንደሆነ በግልጽ ሊነግራቸው ነው አወለም የረው ኢለል አርድ ወደ መሬት አልተመለከቱምን አለው አወለም የረው ችለም حرف نفي وجزم وقلب حرف نفي ነች ጀዝም አላት ሐረካዋ ቀልብ ማዕናውን ትቀይረዋለች አወለም የረው ማለት አላዩምን ማለት የራ ብቻውን ቢሆን ኑሮ ወደፊት አያዩም ይሆን ነበር ለም ስለመጣች ግን ባለፈው ነው አወለም የረው ኢለል አርድ ወደ መሬት አልተመለከቱም كم أنبتنا فيها بس وسط سنت እንዳበቀልና من كل زوج كريم ከእያንዳንዱ የተከበረ ቡድን እንዳፈጠ እንዳ እንትን እንዳበቀልና ዘውጀን ከሪም ማለት የቡቃያው አይነቶች ማለት الله سبحانه وتعالى الذي خلق الأرض وأنبت فيها من كل زوج كريم من زروع وثمار وحيوان سفيان الثوري عن رجل عن الشعبي الناس من نبات الأرض كم أنبتنا بلو سوتشين يجاو ሲጠቃልላሉ ሱፊያን الثوري ምን ብለዋል ይባላል ከሻዕቢ ወስጃለሁ ብለው الناس من نبات الأرض ሰዎች እኮ ከመሬት ከበቀሉት ኸልቆች መካከል ናቸው ሰውም እንደ እንደ ቡቃያ እንደ ጎመን እንደ ሽንኩርት በቅሏል ይባላል አዎ ይባላል فمن دخل الجنة فهو كريم ومن دخل النار فهو لئيم ይልቁንስ የበቀልክበትን አትጨቃጨቅና የምትደርስበትን በደንብ አጥና። ጀነት ከገባህ ከሪም ነህ። ሁሉ ዘውጅን ከሪም ውስጥ ገባለ። ጀሃነም ከሆንክ ደግሞ ለኢም ነህ፣ እርጉም ነህ፣ ያልታደልክ ነህ። أولم يروا إلى الأرض كما أنبتنا فيها من كل زوج كريم إن في ذلك لآية ይህን በማድረግ ብቻ መሬት ላይ ያበቀልኩት ብቻ በማየት ብዙ ሊገነዘብና ሊማርበት የሚገባ ብዙ ነገር አለው እነ ፊ ذلك ማለት በዚህ ስራዬ በዚህ ክስተት አያ ተአምር አለ አያ عظيمة አንድ በአለም ላይ ይችላል አንድ خلق አንድ ነገር መፍጠር ይችላል إن الذين تدعون من دون الله ብሎ ምን አለ ሸህ إن الذين تدعون من دون الله ايش لن يخلقوا ذبابا ብሎ ወለው ይስተመዑ ለ የሚገርመው ይሄ እኮ ነው ዓለም በሙሉ ፕሮፌሰሩ ሳይንቲስቱ ፈላስፋው ምናምኑ ምናምኑ ተሰብስቦ ዝንብ መፍጠር አትችሉም ይህ ሁሉ ሽርጉድ ያለው አዎ ወለው ይስተመዑ ለ ጠርማ ሌላ ነው ወኢን የስሉብሁም الذباب شيئا ዝንቡ ከነሱ ምንም ነገር ቢወስድባቸው ቢመጥባቸው ቀለሙን ምናምኑን ቅባቱን لا يستنقذوه منه ከሱ ማዳን አይችሉም ضعف الطالب والمطلوب አምላኪውም ተመላኪውም የማይረባ ነው ማለት አይደል ግም ለግም ዛዝ ግም ነው ጅል ለጅል ተያይዘህ ገደል ግባ ነው الذين تدعون من دون الله لن يخلقوا ذبابا በግልጽ እኮ እዚህም አሁንም የረው ኢላ الارض كما انبتنا فيها من كل زوج كريم ይህን ሁሉ ቡቃያ አብቅዬ ሁሉ ውሃ አፍልቄ ሁሉ አየር ሰጥቼ ሁሉ ኒዕማ እየሰጠሁ እንደገና አከፈራለሁ ይል ባላለሁ ምን አርገህልኝ ይባላል አላህ ወይ ፍረድ ወይ ውረድ ይባላል ቢኖርማ ይባላል ቢኖርማ ምን ያደርግ ነበር የኔ ቃማ ምን ትጎደዋለች ነው ምን ትገደዋለች የኔ ነገር ምን ይቸግረው أولم يروا إلى الأرض كما أنبتنا فيها من كل زوج كريم إن في ذلك لآية بزوال وما أكثر وما أكثرهم مؤمن وما كان أكثرهم بزوال أمان يدلون وإن ربك አልዓዚዙ ረሒም ጌታ አሸናፊ ነው ሲፈልግ አያ አውርዶ ስብርብር ማድረግ ይችላል። አልረሒም አዛኝ ነው ደግሞ እንዲሆነው ሰው ልመለስ ብሎ ተውበት እጁን ሳብ ካደረገ እሱ ስንዝር ከመጥድ ነው የሚቀርበው። እሱ ፈጠን ፈጠን ካለ አላህ እንደ ሩጫ ነው የሚቀርበው። አልዓዚዝ ረሒም መሆኑን ነው የሚያሳየው። ስለዚህ ሰው ይህንን ታላቅ አላህ ነው እየካዱ ያሉትና ማየት ነበረባቸው إن في ذلك لآية أي دلالة على قدرة الخالق للأشياء بسط الأرض ورفع بناء السماء ومع هذا ما آمن أكثر الناس بل كذبوا به وبرسله وكتبه ومع هذا ما آمن أكثر الناس بل كذبوا به وبه وكتبه وخالفوا أمره وارتكبوا نهيه وإن ربك لعز كل شيء عز كل شيء وقاهره وغلبه كل ነገር የሚያሸንፍና የሚሰባብር ነው الرحيم أي بخلقه فلا يعجل على بل يؤجله وينذره ጊዜ የሚሰጥ እንጂ እንዳጠፋ ወዲያውኑ እርምጃ ሊወስድበት ይችላል ثم يأخذها أخذ عزيز مقتدر فعليا وقتادة والربيع ابن أنس وابن إسحاق العزيز في نكمته لبقل سفلق ما نم يما يقتو وانتصاره ممن خالف أمره وبد غيره وقال سعيد بن جبير الرحيم بمن تاب إليه وأناب توبة يمكبل بمكبل بعلفنا كلهم يفكدا ها انتصاره مالك ድል መስጠቱ ለባሮቹ ኩፍር የያዙና ኢማን የያዙ ሰዎች ያዙ ሰጥ አገባው ላይ ባሉበት በተለይ ኢማን የሌላቸው ሰዎች ከሃዲያን ጉልበት ሲኖር አሳሪያ ሲኖር በቃ የት አባታቸው ይደርሳሉ ብለው ሲዝናኑ ከዚህ መጣ ያልተባለ ጅድን አላህ ያመጣና ሸዘረ መዘራ ያደርጋቸዋል፣ ብትንትን ያደርጋቸዋል። ያኔ الأمثلة في ذلك كثير بظروف فرعون የሚባል ሰው እንኳን ሙሳ ያሸንፈኛል ብሎ ሊያስብ አስፋ ነገር ብሎ ነው እንዲያየው አንተ ሰው ታስፈርድብኝ ነው እንጂ አሁን አንተ ነው በጣም ነው የናቃቸው እሳቸውም ቸገራቸው ተአምር ቢያሳዩ ምን ቢያሳዩ በፍጹም ሙሳቸው በጣም ለህይወት ናቸው በጣም እንደሳጩት አረዳ ፍርዓውን ምን ይገርመዋል አለም ኑረቢክ ፊና ወሊደን ወለቢስተ ፊና ምን ዑሙሪከ ሲኒን እንተኛ ጋር ሊያደግከው መጠጊያ የሌለ ያን የሰራኸውን ረስተኸው ነው وفعلت في التي فعلت ከዚያ እንግዲህ ያው ሙሳ ከለታት አንድ ቀን ፍርዓውን እረዷቸው ቢል እንዳለ ያ አምባገነን ህዝብ ሊያርዳቸው አቅም የላቸው። ሙሳ ውጣ ተባለ። ወዴት? ዝም ብለህ ውጣ ወዳልኩ ቦታ ነገራቸው እና ሁሉም ወደ ኋላ እያየህ እንዲህ ምናምን ታውን ታውን ደረሰብኝ እያልክ መሸከክ ቀጥታ ፊት ወምዱ ሐይቱ ቱመሩን መርሐባ ተብላችኋል። መርሐባ እንደው መፍትሄ ይሁን እንጂ ብሎ ህዝቡ ተከትሏል። ፍርዓውን ሲዝናና ካደረበት ቦታ ሲመለስ የሉም። የት አመለጡ እኮ በዛ አካባቢ ሄደዋል አሉ። ኧረ ሲመለስ ከኛ በሉ ያዟቸው። ሰራዊቱ ተዘጋጀ። ማምለጥ አይቻሉ። የተሯሯጡ ሲመጡ እውነትም አዩአቸው፣ ደረሱባቸው። ሲደርሱባቸው በቃ በእጃቸው እንደገቡ ነው የቆጠሩት የፍርዓውን ሰራዊቶች የተዝናኑ ባሉበት እነዚህኞች እነዚህኞችም ደረስ ነው እና ለሙድረፉ ነው የሙሳ ጓደኞች አልቻሉ። አይ በቃችሁ እኛ እንደው ቢቀርብን ይሻል ነበር። አሁንስ እንደው ደግሞ ያመልጥ የተ ሲያመልጥ የተያዘ ባሪያ ቅጣቱ ከባድ ነው አይደል? እግሩ ማኮላሸት ነው እኮ እኛ ሀገር ምናምን ያደርጉ ነበር። ይሄዳል ይጠፋል የተባለ ባሪያ አንዱን ጅማ ሲቆርጥለትና በሳት ይንትልታል። ጀያነት ከሰ መስራት አያቅተን እና ለሙድረኩ ሙሳ ግን ከላ እነ መዕየ ረቢ ሰየህዲ እና ምን ይበጃቸው ምን ይበጀናል ነው እንደ ምክርም ነው ነገሩ ግን አሁን ምን ይደረጋል ይሄው እንግዲህ ነካክተን እኒህን ሰዎች በጣም አስቆጥተናቸዋል ይሄው ያዙን እንግዲህ ምን እናደርግ ነው ሲሉ ምንም እንዳትጠራጠሩ ጌታዬ ውጣ ያለኝ እሱ ነው አሁንም እሱ አለ ሌላው ሰው ምንድነው ሙናፊቅ ያው ሰውየው ፍርዓውን እዚህ ነው ያለው ባህር ፊት ለፊት ላይ ደግሞ አሁን ምን ይደረግ ምን ይደረግ ይችላል ስትል ነው ነው የሚላቸው አይደል ታቸዋል እነ ያ ረቢ ሰየህዲ ማን ይጠብቃል በሆነ እንጨት ተመቶ ባህር ቆሞ ሰው ያሳልፋል ተብሎ እኛ ጋር እንኳን የሚሞከረው ዝም ብሎ በድልድይ ነው ውሃ ሲሞላ በድልድይ ይሞከራል እንጂ እንደዚህ መጥቶ የት አለ እ በዛ ላይ ደግሞ ጠላት ይዞ እየተርበተበት በድልድይም ላይ ማለፍ አይቻልም። የዛን ጊዜ ፍርሃት የእግሬ እንቀጠቀጣላ ንምዒ ረቢ ተህዲ እሳቸው ብቻ ናቸው ያልተንቀጠቀጡ፣ ሌላው በሙሉ ተርበትብቷል። አሁን ሙሳ ይሄን ማለታቸውን ሲል አላህ ሲያዩ ሲሉ ሙሳ ሙሳ ይህን ባህር በዱላ ምታው አላቸው አንድሪብ ቢዓሳከ ባህር ናቸው ሙቂን ናቸው ቷ ሲያደርጉት ክፍል አለ አስራ ሁለት ቦታ ላይ خلاص ግቡ አሀ ከዚህ ባገኙ ሁሉም ደግሞ እዚህ ገሌ ኦሮሞ አማራ ትግሬ ምናምን እያለ እንዳይደብ እንዳይማታ ይሄ እኛንን የምገርመው ነው የኛ ሰዎች እያለ እንዳይጋፋ በብሔሩ ልክ ነው ሁሉም ደግሞ መንገዱ ቦታውን አወቀ አንድ ሁለት ሶስት አራት እዚህ አብረዋቸው የነበሩ 12 ብሔር አሏቸው እዚያ መጡ ሲጠፉ ደርሰንባቸው አልነበረም የት አመለጡ ማለት ነው ሲል ፍርዓውን ተሻገሩ እኮ እንዴት እንዴት በየት ነው መሻገሪያው መንገድ እኮ አየነ ተከፍቷል አለ አሀ ሙሳ በዚያ ጊዜ ጠፍቶ ሳለ ፈላልጎ ፈላልጎ መተላለፊያ መንገድ አጥንቶ ነው የመጣው ማለት ነው ታዲያ እኛ ምን ማን ይከለክለናል እንኳን መንገድ ተገኘ እንጂ ግጥም ሲል خلاص የሚገርመው አላህ ይሄ ባሮቹን ለመርዳት ሲመጣ ወይ የመርዳቱ ትእዛዝ ሲወርድ የማያዳግም ነገር ነው የሚሆነው። በቃ ግልጽ ፍንትው ያለ ከዚህ በኋላ ማንም ሰው እንዲህ ያደርጋል ብለህ የማትጠብቀው ያህል ነው። ግን ሰው ከሀ የሙሳና የፍርዓውን ነገር ያየ በእስላም ላይ ከዚያ በኋላ ማንም ጉልበተኛ ምንም ማድረግ የሚያስብ አይመስልም። ግን ብዙ ጊዜ ተደገመ ከሙሳ በኋላ ለዚህ ነው العزيز في نقمته وانتصاره ممن خالف أمره وعبد غيره بلو يفسرون وإذ نادى ربك موسى أن ائت القوم الله سبحانه وتعالى جيسان النبي أجي فنوش سوي زندا هد بلو تريا رجب قوم الظالمين قفنيا سوش مالت قوم فرعون يفرعون هزبوت على يتقون الله أنا يتنككم من إسات جهنم أنا يتنككم من الله أنا يفر منه بلا قال ربي إني أخاف أن يكذبوني አረ ፈራኢናዎቹ በጣም አረመኔዎች ናቸው። ክፉዎች ፈራለሁኝ እንጂ እኔ ለመሄድ ዝግጁ ነኝ። ወየዲቁ ሰድሪ ውስጤ ይጠበኛል፣ ይጨንቀኛል። ወላ የምጠሊቁ ሊሳኒ ምላሴ ደግሞ ውስጥ የማስበውን ያህል የመናገር ለመናገር እንትን አይደለም፣ ሩቱ አይደለም። ይይዛቸው ነበረ ምላሳቸውን በልጅነታቸው ፊርዓውንን ትዝ ይጽሙን ይዘወዘወዙ አንድ ቀን አላልኩሽም ይህ ወንድ ወንድ አይጠቅም እንትን አይጎዳህን ተብያለሁ አላልኩሽም ዝም ዝም ብለሽ ነው ብሎ ኮስተር ሲል ህፃን አይደል እንዴ አሁን ይህ ህፃን ምን ያደርጋል ብለህ ነው ታስበዋል የምን ህፃን ነው ሆን ብሎ ነው እንደዚህ ፂሜን የጎተተው አይደለም እሳትና እንትና ማይለይ እስቲ ባለመለየቱ እንካ ሳስባል አሏት ትንሽ ምላሳቸውን ነካ አረገች። ትሻላለች በፍርዓውን እጅ ከአንገት ከመቆረጥ ወላ ينطلق لساني ምላሴ እንደ ልብ አልናገርም እና فارسل الى هارون መፍትሄውም ደግሞ እኔ ጋ ነው። ሃሩንን ላክበት አብሮኝ ይሁን ወንድሜ ነው። ወለሁም አለየ ዘንቡን ለነሱ እኔ ላይ ወንጀል አላቸው። ሰው ገድያለሁኝ ከነሱ የሆነ ሰው እንዲሁ በሆነ ቀን ደበድባ አግኝቼ ነካ አድርጌው ሙቶብኝ ፈአኻፉ አን ሊገሉኝ ይፈራለሁኝ። ከገደሉኝ እንኳን መልእክቱን የሚያስተላልፍ ወንድም ያብሮ ይኖር። ቃለ ከላ በፍጹም አለ በፍጹም አለ አይሆንም። የምትለው ሁሉ አይደረግም። ፈዝሀባ ቢአያቲና የእኛን አንቀጾች የእኛን ተአምሮች ይዛችሁ ተአምሮችን ይዛችሁ ሂዱ ሁለታችሁም ተላኩ ማለት ነው። በሌላ ቦታ ሰነሹድ ኺክ አላቸው። ሰነሹዱ አዱደከ ጡንቻህን አጠነክርልሃለሁ ቢአኺክ ወንድምህን በመላክ የሚለው ነገር አይሆንም፣ አትፍራ፣ እንዲህ ያደርጋሉ እንዲህ ያደርጋሉ ብለህ መላምት አታምጣ። ተው ተው፣ አሁን አንተ ቁም ስድር ላይ ነህ። አንድ አንድ ፈርዖን ተገደለ አልተገደለ ገና ስንት ፈራኢን አፈር ሊበላ ነው ካላመነ ካልተከተለ ውሃ ሁሉንም ፈዝሀባ ቢአያቲና የእኛና ተአምሮች ይዛችሁ ሁዱ ኢና ማዕኩም ሙስሚዑን ከእናንተ ጋር የሚሆነውን የሚባለውን ሁሉ አድማጮች ነን እኛ አለ እኔ ያለሁኝ አላቸው። ይሄ ነው ራሱ ፈአት ጋር ሄዱ። ፈቁላ በሉ ኢና ረሱሉ ረቢል ዓለሚን የዓለማት ጌታ መልእክተኞች ነን በሉ። አን አርሲል ማዕና በእስራኤል የእስራኤልን ልጆች ከእኛ ጋር ልቀቅልን። አርሲል ማዕና ማለት ለእኛ ተዋቸው ቃል አለም ኑረቢከ ሊደን ሄዱና አሉት ለማለት ነው አይደል አሁን እንግዲህ እዚህ መካከል እንዲበሉ እንዲበሉ እንዲበሉ ተባሉ ሄዱና ተናገሩ የሚል ነገር የለም ሌላ ቦታ ላይ ሄዱ ምንድነው የተልኮኝ ደግሞ ከኔ በላይ አዎ የማን ያንተም የሰማያትም የምድርም ጌታ አሉት አሁን እዚህ ሂድ አሉትና ከዚያ በኋላ እሱ የሰጠው መልስ ነው የሚነግረን ቃል አለም ኑረቢከ ፊና ሰደግንህም አንተ ልታ የለህም ወሊደን ልጅ ሁነህ ወለቢሰ ፊና ምን ዑሙሪከ ሲኒን ብዙ እድሜህን እኛ ጋር አላሳለፍከውም وفعلت فعلتك التي فعلت ያረካትን ተግባር ተግብረህ አይደለም ይሄ من الكافرين ክደህ ውለታ አጥፊ ሆነህ ካፊሪን ማለት ቢላህ ማለት አይደለም። አንተ ሚነል ካፊሪን ቢተርቢየቲና ያሳድግ ዋልክልህን ውለታ ክደህ እንዲህ አላደረክም። ቃለ ፈዐልቱሃ ኢዘን እኔ ያን ጊዜ ሰርቻለሁ። ስሰራ ግን وانا من الضالين አዎ ተሳስቼ ነበር። ማስታረቅ መገላገል ሲቻል እሳቸውም እንደው ለመግደል አስበው ያምታል ፎከዘው እኮ በቦክስ ነካ ነው ያደረጉት ግን የእሳቸው እጅ የእሳቸው እጅ ከዘንድሮ ቦምብ ይበልጣል መሰለኝ እና ፎክ ፈዓልቱ ኢዘን ዋነ ሚን ዳሊን ፈፈረቱ ሚንኩም ለማ خفتكم ስለፈራኋችሁ ሸሽቼ ሄድኩኝ فوهب لي ربي حكما ጌታዬ ታዲያ ትእዛዝ ሰጠኝ ሄድና አስተምር አለኝ ወጀዐለኒ ምን አልሙርሰሊን ከታላላቅ መለክተኞቹ መካከል መረጠኝ። ወቲልከ ኒዕመቱን ተሙኑሃ አለየ አን በኒ እስራኤል፣ ይሄ ያችን እንደ ውለታ ትቆጥራታለህ በኒ እስራኤሎችን ባሪያ በማድረግህ አን አበድተ በኒ እስራኤል ያንተ አገልጋይ ስላደረሳቸው አሉት። በሙሳና በፊርዓውን መካከል የተደረገ በጣም የሚያምር ውይይት ነው። يخبر تعالى عما أمر به عبده ورسوله وكلمه موسى ابن عمران عليه وعلى نبينا أفضل الصلاة وأزكى السلام حين ناداه من جهة ناجاه وأرسله واصطفاه وأمره بالذهاب إلى فرعون وملئه ሩሲና ተራራ አጠገብ ጠርቷቸው ከዚያ እናግሯቸው እንግዲህ ታሪኩ ረጅም ነው ወዱ ከዚያ አስር አመት ቆዩ አገቡ ልጅ ይዘው እንትን ሚስታቸውን ይዘው ሲመጡ ላይ ጨለማባቸው ዝናብ ዘነበ በጣም ተቸጋገሩ በዚያ ሰዓት እንግዲህ የሆነ ብልጭ ብልጭ የሚል ነገር ጣብለው ተንቀሳቀሱ እንትኑ የራቀ የራቀ የራቀ ሄደ ሄደና እዚያ ጃኒ በጡሪ ላይመን ሲደርሱ اخلعن عليك ተባሉ انك بالوادي المقدس طوى ተባሉ አሁን ጫማ ምልክ የተከበረ ቦታ ላይ ና المهم تلاكنا أن ائتي القوم الظالمين قوم فرعون ألا يتقون قال ربي إني أخاف أن يكذبون آه هذه أعذار سأل الله إذا እነዚህ የተለያዩ ችግሮች አሉኝ የምላሴ ችግር አለ እነሱ እኔ ላይ ጥፋት አላቸው ሁሉ ጊዜ ይጠብቁኛል ይፈልጉኛል ችግር ሊያደርሱ ይችላሉ ስለዚህ የሃሩን መማ እንትን መላክ ወሳኝ ነው ጥጧ ላይ ቃለ ረቢ ሽራህ ሊ ሰድሪ ወይስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ ብለው ምላሴን እባክህ እንግዲህ ፍትት አድርጋልኝ ፍትት እዚህ ሁኜ እንዴት አስተምራለሁ ትልቅ ኃላፊነት እንዴት እወጣለሁ አሉ ولهم علي ذنب فأخاف أن يقتلوني بسبب قتل ذلك القبطي الذي كان سبب خروجه من بلاد مصر قال كلا الله لا تخف من شيء من ذلك التفرى سنشد عضدك بأخيك إن لا تشون لنا تعالى ونجعل لكما سلطانا إن وردتها ما ترجع فلا يسر أنتما ومن اتبعكما الغالبون አንተና እናንተና እናንተን የሚከተሉ ናቸው የሚያሸንፉ ተነግሯቸዋል ሲላኩ ገና فذهب بآياتنا إنا معكم مستمعون إنني معكما أسمع إلى الطه ላይ እኔ አለሁ እኮ የሚሉትን ሰማ የሚያደርጉትን አያለሁ አስመዑ ወአራ አኢነኒ ማዕኩማ ቢሕፍዚ ወከላአቲ ከላአቲ ሕፍዚ ማለት ነው ያው ወነስሪ ፈእትያ ፍርዐውን ፈቁላ ኢና ረሱሉ ረቢ ልዓለሚን ረሱላ ረቢክ ሁላችንም የጌታ ተኞች ነን እንዲሉ ታዟቸዋል أنا أرسل معنا بني إسرائيل أي أطلقهم قبضتك وقهرك وتعذيبك يا الله باروش ناتشو ناس أنا ستاتشو الناس تمراتشو الله قارا وهم معك في العذاب المهين فلما قال له موسى ذلك عرضه فرعون عما هنالك كليا ونظر إليه بعين الازدراء والغمس በጣም በንቀት አይን አያቸው ሰውየው በኒ እስራኤል ማለት ጀመር አለም ረቢከ ፊና ወሊደን أنت من أنت بيوني قال لا يدكو أي أما أنت الذي ربيناك فينا وفي بين بيتنا وعلى فراشنا وغذيناه وأنعمنا عليه مدة من السنين لهذا قابلت ذلك الإحسان بتلك الفعلة أن قتلت منا رجلا وجحدت نعمتنا عليك كن يا سوي يهون يا سو قال له يا صدقني يني ولا تصيزي يني زر قال لك خدك وأنت من الكافرين الجاحدين قاله ابن عباس وعبد الرحمن بن زيد بن أسلم واختاره ابن جرير فعلتها إذا إذا ጊዜ ገደልኩኝ አረፍኩት አሉ እሳቸው ዋሊን በተሳሳትኩበት ጊዜ ነው ወህይ ያልመጣልኝ ነብይ ያልነበርኩበት ففررت منكم لما خفتم وتلك نعمة تمنها علي أن عبدت بني إسرائيل قال فرعون وما رب العالمين። የዓለማት ጌታ ያላችሁት ለመሆኑ ማን ነው? قال رب السماوات والأرض وما بينهما إن كنتم موقنين። የሰማይና የመሬት እንዲሁም በመሃል ያሉ ነገሮችን የፈጠረ ጌታ ነው የምረጋግጡ ከሆነ እሱ ነው የላከኝ ቃለ ሊመን ሐውለ አላ ተስተሚዑን ፍርዓውን ምን አለ እየሰማችሁ ነው ሰማችሁ ጉዳችሁን قال ربكم ورب آبائكم الأولين የእናንተም ጌታ ከእናንተ በፊትም የነበሩ ሰዎች ጌታ ነው አሉ ሙሳ ቃል ኢነ ረሱለኩም الذي أرسل إليكم ለመጅኑን ኦ እያፌዝ ነው አወራ ይሄ ሰው እየተልክ ያለው የሚላችሁ እብድ ነው ምንም አቅሙን የማያውቅ ነው የሚለውን የማያውቅ قال رب المشرق والمغرب وما بينهما إن كنت የምስራቁ የምዕራቡ በምስራቅና በምዕራብ መካከለውም ጌታ ነው አላህ አእምሮ ካላችሁ እንግዲህ ስኑ አሏ ትክክል እኮ ነገሩት ቢገባው وما رب العالمين ሌላ ቦታ ላይ ወማዕሊም ማኩ ሚን ኢላሂን ገይሪ ከኔ ሌላ ሌላ ጌታ አላችሁ እንዲ አላቅም እሱን ይላል። ፈስተኸፈ ቀውመሁ ፈአጣዑ ሰዎችን ህዝቦቹን ናቃቸው፣ ሀሳባቸውንም አንቋሸሸና እነሱም ተከተሉት። አሁን እንዳሉ ጌቶቹ እንዳሉ ላ ፊርዓውን ነው እንጂ አጀለ ዋላ ኻሊቃቸውን የሚክዱ የነበሩ ናቸው ويأتى أنه لا رب لهم سوى فرعون كفرعون ليلا ليلا جيتا لم يميلوا نبروا فلما قال له موسى إن رسول إن إني رسول رب العالمين قال له ومن هذا الذي تزعم أنه رب العالمين غيري هكذا فسره علماء السلف وأئمة الخلف حتى قال السدي هذه الآية كقوله تعالى قال فمن ربكما يا موسى قال ربنا الذي أعطى كل شيء خلقه ثم هدى ومن زعم من أهل المنطق وغيرهم أن هذا سؤال عن الماهية فقد غلط غلطا فإنه لم يكن مقرا بالصانع حتى يسأل عن الماهية بل كان جاحدا له بالكلية فيما يظهر وإن كانت الحجج والبراهين قد قامت عليه فعند ذلك قال موسى لما سأله عن رب العالمين قال رب السماوات والأرض وما الذين هم يخلقنه أي خالق جميع ذلك ومالكه المتصرف فيه وإلهه لا شريك له هو الذي خلق الأشياء كلها العالم العلوي وما فيه من الكواكب الثوابت والسيارات النيرات والعالم السفلي وما فيه من بحار وقفار وجبال وأشجار وحيوانات وما بين ذلك من الهواء والطير وما يحتوي عليه الجو الجميع عبيد له خادعون له ذليلون إن كنتم موقنين ارقطوا المشك هنا إن كنتم توقنون بذلك أي إن كانت لأبصار النافذة فعند ذلك التفت فرعون إلى من حوله من ملة من ملئه ورؤساء دولته قائلا لهم على سبيل التهكم والاستهزاء والتكذيب لموسى فيما قاله ألا تستمعون አይገርማችሁም? ሰማችሁ አይደል አለ። ሙሳውንም ደግሞ ረቡኩም ረቡ አባኢኩም ልአወሊን ወረቡ አባኢኩም ልአወሊን ነው አሉት። አይ ኻሊቁኩም ወኻሊቁ አባኢኩም ልአወሊን አለዚነ ካኑ ቀብለ ፊርዓውን ወዘማኔ ቃለ ፊርዓውን በዚህ ጊዜ ኢነ ረሱለኩም አለዚ ኡርሲለ ኢለይኩም ለመጅኑን አሁን አነጋገሩን ስናየው እብድ ይመስላል። ሙሳ መልሰው ምን አሉ? أرلم رب المشرق والمغرب وما بينهما إن كنتم تعقلون أي هو الذي جعل المشرق مشرقا تطلع منه الكواكب والمغرب مغربا تغرب منه الكواكب ثوابتها وسياراتها مع هذا النظام إن أنت لبات دي مثل ما ذلك تشلالاتوا فإن كان هذا الذي يزعم أنه ربكم وإلهكم صادقا فليأكس الأمر ما لبنه لك كنا فرعون ما نون إبراهيم نوفو إبراهيم جيتا ما أنه إبراهيم يتواقته سويه يجي إبراهيم يتلاقب بالسويه من هذا إذ قال إبراهيم ربي الذي يحيي ويميت يحيي ويميت إنه بقى من لوا قال أنا أحيي وأميت እኔም አሳያለሁ እችላለሁ ይሄን ሁለት እስር ቤት ያሉ ሰዎች አሉ አንዱን ጠራውና አንተ ሄዳለህ አንዱን ደግሞ ግደሉታልና አንገቱን አስቆረጠ ይሄው ጃሂል ጋር መከራከር መከራ ነው አይደል እንደዚያ ማለት ነው ግን ይህይ ወይሚት ማለት እንደዚያ ማለት አልነበረም ግን ምን አዳረቀኝ ብለው የማይችለው ሊሞክርም የማይችለውን ነገር ነገሩታል አነው አሉትና ቃለ إن الله قال إبراهيم فإن تمشي من المشرق فأتي بها من المغرب فكر قال فبهت الذي كفر لكن موسى يالوت من دنيالوت رب المشرق والمغرب وما بينهما إن كنتم تعقلون أمرك الله ينولوا على قول كشالك انت اجعل المشرق مغربا والمغرب مشرقا ما تكون ትችላለህ فرعون ما يشلم ማንም አይችልም ولهذا لما غلب في رأس حجته عدل إلى استعمال جاهه وقوته وسلطانه واعتقد أن ذلك نافع له ونافذ في موسى عليه السلام فقال ما أخبر الله تعالى عنه من هذا قال لئن اتخذت إلها غيري ما استنكك يمترش دول نولو ها <laughs> إلى أملاك بالتيز لأجعلنك من المسجونين أي የጃሂል መጨረሻው የአምባገነን መጨረሻው ማሰር ነው አስርሃለሁ عقالو نو مترو قال ولو جئتك بشيء مبين قلت بون ما سر جنب عمد على التسري نوال قال فأتي إن كنت من الصادقين انت كان لما سر جنب على فألقى عصاه زنقات شون تعالى دربو فإذا هي ثعبان مبين يلي الله ذنبهن اتشي ثعبان ثعبان مالت كباب ከፍ ያለ ምናምን ነው ዘንዶ ነው ማለት وبناك ونزع يده فإذا هي بيضاء للناظرين እጃቸውን አስገብተው ከጉያቸው እንደዚህ ያወጡ بيضاء ነጭ ሆነ ለሚያየው ሰው መብራት እንደዚህ ይህ አይደለም ተአምር ቃለ ሊልመለክ አጠገቡ ላሉ ሰዎች አለ እሱ የሚያሳስበው ይህ ዙሪያውን ያለው የእሱ አሸርጋጅ የሆነ ገባሩ እንዳይከዳ ነው። ከሰማ አደጋ ነዋ። ትንሽ ከገባ ሊጠራጠር ነዋ። የእሱ አምላክነት ሊሸረሸር ነው። እሱ ነው የሚጠብቀው። በጣም እኔን እዚህ ካደረሰኝ ይህን ሰዎችማ የበለጠ ይሸረሽራቸው ነው ብሎ ቃለ ሊልመለክ ሐውለህ إن هذا لساحر عليم جينت أنقينا أجل كتار اللي هندات مصر البلاد يريد أن يخرجكم من أرضكم بسحره بل جمتو كمال يتاتشو لأوات أشي فلقال أجر أشو المزي تمشاش تاتشو مربة أجر بعدو لأرق أشي فلقال فماذا تأمروني من تمكرون يا الله فماذا تأمرون من تلال الله መማከሩ ነው። አቃተው እኮ አቃተው። እኔ አንዳንድ ጊዜ እንደዚህ የሰዎች ሰዎች እኮ እንዴት እንደሚበሉ አያውቁም። አሁን እሱ ጌታ ነኝ ብሎ ሲሟገት ምናምን ቆይቶ አሁን ምን ላድርግ ታወቀው ማለት ነው እኮ የሚያሳየው አይደል? ገና ሲመጣ ሲያናገረው አንተ አውቄብሃለሁ እኔ እኮ እንዲህ እንዲህ ነኝ አይለው ነበር። ሰሞኑንም በኢትዮጵያ በተከሰተው ነገር በጣም የሚያሳፍር ነገር ሰማሁ። እኛ እኮ ብለናል፣ ድሮም ንጉሴ ነው ይሆናል ሰውየው ብለናል እንጂ ብለናል አወቁ ታዲያ የአብዮቱ ፍንዳታ የት ቦታ እንደሚሆን አይነግሩ ነው ነበር እና እንድንጠነቀቀው ከተሆነ በኋላ አይባልም፣ ነውር ነው። ትንሽ ሹክሹክታ አለኝ ካለ ቀደም ብሎ ነው የሚነገረው። እዚህ ቀን እኮ ፍንዳታ ተዘጋጅቷል፣ እዚህ ቀን እንዲህ ችግር አለ፣ አሁንም እንዲህ እንዲህ ያሉት ተብሎ ነው የሚነው እንጂ ዝም ብሎ ይሄ አንዳንድ ጊዜ ጆሮህን ምን አይንህን ጨፍን ምናምን ይባላል። ይህ እሱ ነው እኮ አሁን ከኋላ እየተናገረው የመጣው ፍርዓውን ምንም ነገር እንደማያውቅ ቃል መልእ ሐውለው እሱ ችግሩ ብቻ እነዚህ ሚኒስትሮቹ እንዳይከዱት ማሳመን ነው የሚፈልገው قال لملئ حوله إن هذا ساحر جزاكم الله خير بارك الله فيكم السلام عليكم ورحمة الله وبركاته